ይህ ራዲዮ ነጋሽ የኢትዮጵያውያን ሙስሊሞች ድምፅ ነው። የታሪክ አምድ የአይን ምስክር የተሰኘውን መጽሐፍ ክፍል አስራ ሁለት ይዘን ቀርበናል። ሳውዲ አረቢያ የኢትዮጵያ ጉዳይ ፈጻሚ እነሆ በእኔ ላይ የነበረው ያለመታመንና ጥርጣሬ ተወግዶ ለሌላ ስራ ለመታጨት በቃው። በግርማዊነታቸው ትዕዛዝ በሳውዲ አረቢያ የኢትዮጵያ ኤምባሲ ጉዳይ ፈጻሚ ሆኜ እንዳገለግል እድል ተሰጠኝ። ለዚህም አገልግሎት የሚያስፈልገው ምክር ከግርማዊነታቸው በግልጽና በቀጥታ ተሰጥቶኝ ወደ ጅዳ ለመሄድ በቃው። ከኔ በፊት በሳውዲ አረቢያ የነበሩት አምባሳደር ክቡር ሼህ አብደላ መደኒ ሲከታተሉት የነበረው ፖሊሲ በሳውዲ አረቢያ መንግስት አስተያየት ሁለቱም መንግስታት የሚያራርቅ እንጂ የሚያቀራርብ መስሎ አይታይም ነበር። ምክንያቱም በሳውዲ አረቢያ በብዛት የሚገኙት የኤርትራ ተወላጆች ከአንዳንድ የሳውዲ ጋዜጠኞች ጋር የግል ወዳጅነት ፈጥረው በኢትዮጵያ ላይ ኃይለኛ ጥላቻ ስብከት ያካሂዱ ነበር። በጊዜው ለአምባሳደር አብደላ መደኒ የነበረው ምርጫ ለሳውዲ መንግስት ጧትና ማታ ስሞታ በማቅረብ ጋዜጠኞቹ በኢትዮጵያ ላይ የሚሰነዝሩትን የጥላቻ ስብከት እንዲያቆሙ ማድረግ ነበር። የጋዜጦቹ ጽሁፍ ያተኮረው በኢትዮጵያ እስላሞች ላይ በሃይማኖት ልዩነት ምክንያት የሚደርሰው ግፍና ጭቆናን መተንተን ነበር። ይህን ከማስተባበልና በኢትዮጵያ ውስጥ ያለውን እኩልነት ከማስረዳት ፋንታ ጋዜጠኞቹ የሚነዙትን ስብከት እንዲያቆሙ ለመንግስት ስሞታ ማቅረቡ ተፈላጊ ሆኖ አይታያቸውም ነበር። ምክንያቱም ጋዜጠኞቹ ከሚጽፉት ጽሁፍ እንዲቆጠቡ ከማድረግ ፋንታ ጽሁፎቹ ውሸት ከሆኑ ማስተባበል ወይም ደግሞ ስህተት እንዳለ ማረም ያስፈልግ ነበር። ስለዚህ እኔ ጅዳ እንደደረስኩ የወሰድኩት እርምጃ ጋዜጦቹ በኢትዮጵያ ላይ የሚሰነዝሩትን ነቀፌታ ለማስወገድ ለባለስልጣኖቹ አቤት ከማለት ፈንታ የጋዜጠኞቹን ኃላፊዎች በግል በመገናኘትና በኤርትራ ወንበዴዎች ስብከት በመመረዝ የሚጽፉት ልዩ ልዩ ጽሁፎች የሁሉም መንግስታት ግንኙነት የሚያሻክር ስለሆነ ከአንድ ወገን ብቻ የሚሰሙትን ፕሮፓጋንዳ ከማንጸባረቅ እንዲቆጠቡና የኢትዮጵያውንም አቋም በሚገባ ለመረዳት እንዲጥሩ ማድረግ ነበር። በዚህም የተነሳ በኢትዮጵያ ላይ የነበረው ነቀፌታ ለጊዜው ጋብ ሳይል አልቀረም። ወደ ኢትዮጵያ በመልከው ሪፖርት በጋዜጣ ላይ ለሚወጣ ጽሑፍ ሁሉ መሸበር እንደሌለብንና ግንኙነታችን እየተሻሻለ የሚሄድበትን መንገድ መፈለግ እንዳለብን የሚያስገነዝብ ነበር። ጉዳዩም በትዕግስት መያዝ እንዳለብን ማስታወስ ነበር። በሌላ በኩል ደግሞ በሀጅ ጊዜ ከልዩ ልዩ የኢትዮጵያ ተቃዋሚዎች በተለይ ከኤርትራ ተገንጣዮች የሚበተነው በራሪ ጽሁፍ እንዲቆምና እንዲከለከል የማድረጉ ጥረት ነበር። ይህንን በሚስጥር የሚበተን ጽሁፍ ለማቆም ባይቻል እንኳን በተቻለ መጠን ቁጥጥር ስር እንዲውል ተፈላጊውን ትግል ማድረግ ነበር። በእውነቱ እነዚህ በራሪ ጽሁፎች ለኢትዮጵያ ሀጃጆች የሚታደሉት የአረብኛ ቋንቋ ለማያውቁ ስለሆነ ጽሁፉን ተቀብሎ መወርወር እንጂ ሌላ አልነበረም። የሀጃጆቹም ትኩረት የሃይማኖት ግዴታቸውን መፈጸም እንጂ ማንኛውም የፖለቲካ ንቅናቄ ለመከታተል ጊዜ የላቸውም። አብዛኛው ምዕመናን ለሀጅ የሚመጣ የሃይማኖትን ግዴታዎች ለመፈጸም እንጂ ከግራና ከቀኝ የሚበተነውን ጽሁፍ ለማንበብ የሚያባክኑት ጊዜ የላቸውም። በእውነቱ ከሆነ በሀጅ ጊዜ ላይ የሚበተኑት በራሪ ጽሁፎች የኢትዮጵያ መንግስት አመራር የሚቃወም ብቻ አይደለም፣ የሌላም ብዙ ሀገሮች የሚመለከት ጽሁፎች ይበተናሉ። ስለዚህ የሳውዲ መንግስት ይህንን አይነቱን ስራ ከብዙ መንግስታት ጋር የሚያነካካው ስለሆነ እንዲከላከል የተቻለውን ሁሉ ያደርጋል። ሆኖም በሀጅ ጊዜ ይህንን የበራሪ ጽሁፎች መበተን ለማቆምና ለመቆጣጠር በበታኞቹ ብዛትና በሚስጥር በመደረጉ ምክንያት በሙሉ ለማቆም በጣም ያስቸግራል። እስላም ያረደው በጠበልም የማይጠራ እርኩስ ነው። ከፍ ብሎ በተጠቀሰ ሁኔታ በማገለግልበት ጊዜ ለማዕረግ እድገት ተጠርቼ ሳልውል ሳላድር በተጠራው በሶስተኛ ቀን አዲስ አበባ ገባው። ከጥቂት ቀናት በኋላ ከአንደኛ ጸሐፊነት ወደ ኤምባሲው አማካሪነት እድገት ተሰጠኝ። በዚሁ አጋጣሚ በየዓመቱ ሚያዝያ 27 ቀን በሚደረገው የምሳ ግብዣ ላይ እንድገኝ ከቤተ መንግስት ጥሪ ደረሰኝ። በጥሪው መሰረት የግብዣው ተካፋይ ለመሆን በቤተ መንግስት ለታላላቅ እስላሞች በተዘጋጀው ጠረጴዛ ቦታ ያሱ። ይህ ጠረጴዛ የተዘጋጀው አዳራሹ በር ገባ ብሎ ነው። በጠረጴዛው ላይ ሰፍሮ የሚታይ የምግብ አይነት የጾም ምግብ ነው። ስጋ የሚባል ነገር በፍጹም የለውም። ታላቅና ታናሽ የሚባለው የስጋ አይነት የቀረበው ጮማ ለክርስቲያኑ ብቻ ነው። እንደ አጋጣሚ ሆኖ የእልፍኝ አስከልካዩ ጀነራል አሰፋ ደምሴ ሰው አስጠርቷቸው ወደ ውጭ ይወጣሉ። አንዲት ሴት ወይዘሮ አነጋግረው ሲመለሱ ነፍሳቸውን አላህ ይማርና አባ ጆቢር ጀነራል ብለው ይጠሯቸዋል። ጀነራሉም ይመጣሉ። ይህንን ስራ እግዜር ይወዳል ወይ? አንድ አዳራሽና አንድ ጣራ ስር ቁጭ ብለን ለክርስቲያኑ መኳንንት ጮማ ሲቀርብለት እኛን እንዲህ በደረቁ መተዋችሁ ይላሉ። በዚህን ጊዜ ጀነራሉ የሰጡት መልስ ይመጣል ብለው ፈጠን ብለው ሄዱ። እኔም በጉዳዩ በመገረምና አጠገብ የነበሩትን ሰው ለምንድን ነው እንዲህ የሚደረገው ብዬ ጠየኳቸው። የሰጡኝ መልስ ከዚህ ቀደም በሚደረግልን ግብዣ አንድ ሱማሌ ወጥ ቤት ይቀጠርና ሙከት ይታረድና እንደ እስላሞች ልማድ ግብዣው ይዘጋጃል። ከግብዣው በኋላ እስላም ያረደው ስጋ እርኩስ ነው በማለት በአዳራሹ ውስጥ ጠበል ይረጭ ነበር። በአሁኑ ጊዜ ደግሞ እስላም ያረደው በጠበልም የማይጠራ ርኩስ ስጋ ነው በማለት ቤተ ክህነቱ በሰጠው ውሳኔ መሰረት እስላም ያረደው ስጋ ፍጹም ቤተ መንግስት እንዳይገባ ተከልክሏል። በእውነቱ ከሆነ ለሙስሊሞቹ የቀረበው የጾም ምግብ ለጤና ተስማሚ መሆኑ ሲታወቅ፣ ለክርስቲያኖቹ የቀረበው ጮማና ውስኪ ለጤና ጠንቅና የደም ብዛትና የስኳር በሽታ የሚያስከትል ስለሆነ የሚያሳዝነው ድርጊቱና በስተጀርባው ያለው የድርጊቱ ምክንያት ነው እንጂ የምግቡ አይነት አይደለም። በዚህ ጊዜ የተሰማኝ ቅሬታና ሐዘን በጣም ልቤ ውስጥ ጠልቆ የገባ ነበር። አጠገቤ የነበሩትን ሰዎች ሁሉ ስመለከት አብዛኛዎቹ ታላላቅ ሙስሊም ነጋዴዎችና ሸሆች ስለሆኑ ምናልባት ጥሪውን ባይቀበሉና ለዚህ ውርደት ራሳቸውን ባይዳርጉና ጥሪውን ባይቀበሉ አደጋ ሊደርስብን ይችላል በሚል ስጋትና የሚመጡበትም ከሰው ልጅ ተንኮል ለመጠበቅ እንጂ በሃይማኖታቸው ምክንያት ለመዋረድ አይደለም። በእውነቱ የሚገርመውና የሚያሳዝነው ቤተ መንግስቱን ያረክሳል ተብሎ የተከለከለው እስላም ያረደው ስጋ የቤተ መንግስቱ ባለቤትና መኳንንቶቻቸው በአረብ ሀገሮች ጉብኝት ጊዜ ያለ ቅሬታ ሲመገቡት ታይተዋል። ምክንያቱም በሄዱበት ሀገር ሁሉ ከጋባዡ ሀገር የሚቀርብላቸው መመገብ ነው እንጂ እስላም ያረደው ክርስቲያን ያረደው በሚል ምርጫ የሚቀርብ ምግብ የለም። እዚህ ላይ ትዝ የሚለኝ ነገር በሳውዲ አረቢያ ዘይት የሚያመርተው አራምኮ የተባለው ኩባንያ ጎብኝተን ለምሳ ወደ ሀገረ ገዢው ቤተ መንግስት አምርተን በተዘጋጀልን ማዕድ ላይ አንድ ሙክት ተጠብሶ በትልቅ ሳህን ከሩዝ ጋር ለየሶስት ሶስት ሰው ሲቀርብ ከፊት ለፊታቸው እጅጌውን ሰቅስቆ ድንክ ወንበር ላይ ቆሞ ስለት ባለው ቢላዋ የሞኩትን ስጋ ሻጥ ሻጥ እያደረገ እንግዶቹን በሚያስተናግድበት ጊዜ በአቀራረቡ ስነ ስርዓት በመደነቅ ግርማዊ ጃንሆይ ተከተሉን የሄደውን ፎቶግራፍ አንሺ ፎቶግራፍ እንዲያነሳ ምልክት ይሰጡታል። ትዕዛዙን በመፈጸም ፎቶግራፍ አንሺው ያሳየው ትጋት ቀጭ ብልጭ በሚለው ካሜራ በጉልህ ይታይ ነበር። ከሀገራችን ከኢትዮጵያ በስተቀር በሌላው ሀገር በምግብ ላይ መለያየት የለም። በእውነቱ ጥያቄውን እንኳ ማንሳት ግምት ላይ የሚጥልና ኋላ ቀርነትን የሚያመለክት ነው። ለምሳሌ እንደ ኤሮፓውያን አቆጣጠር በ1959 ግርማዊ ጃንሆይን አጅቤ ወደ ሳውዲ አረቢያ በሄድኩበት ጊዜና እንዲሁም እንደ ኤሮፓውያን አቆጣጠር በ1964 ግብፅን በጎበኘንበት ጊዜ ሁሉ ያለ አንዳች ቅሬታ የቀረበላቸውን ሲመገቡ ያየሁትና አሁን እንደ ኤሮፓውያን አቆጣጠር በ1965 በቤተ መንግስት ውስጥ ያየሁት ልዩነት የሚያመለክተው የኢትዮጵያ ሕዝብ በምግብ ተለያይቶ ምንጊዜም ቢሆን ተራርቆ እንዲኖር ከቤተ ክህነት የሚደረግ ተጽዕኖ መሆኑ የማይካድ ነው። ይህም ለኢትዮጵያ ሕዝብ አንድነትና ከአንድ ማዕድ ቆርሰው እንዳይመገቡ እንቅፋት መሆኑ የማይካድ ሀቅ ነው። ለዚህም እኔ ራሴ የአይን ምስክር ነኝ። እዚህ ላይ ሊጠቀስ የሚገባው አንድ ጉዳይ ሁለት ሙስሊሞች የምግብ ልዩነት የማይቀበሉና በሃይማኖት መከልከሉን የማያምኑ ቤተ መንግስት ግብዣ ተጠርተው በሄዱበት ጊዜ ሃይማኖታቸውን የሚያንጸባ የሚያንጸባርቅ ኮፍያ ይለብሳሉ። በአንድ ግብዣ ላይ ክርስቲያን ወንድሞቻቸው ጋር ቀርበው ሲመገቡ ጎናቸው የነበረ አንድ ባላባት ቢጤ ምን እንደሚመገቡ ጠይቆ ይኸው ለሁሉ የቀረበው ነው የሚመገቡት የሚል መልስ ተሰጠው። እነርሱ ከበሉት እኔ አልበላውም ብሎ ከማዕዱ ላይ ብድግ ይላል። በዚህ ጊዜ አንዱ ባለ ኮፍያ ለምን ብቻህን ትሄዳለህ? ቻልሆይንም ይዛሃቸው ሂድ ይላል። በዚህ ጊዜ ጭቅጭቅ ይነሳል። ተው ነውር ነው ተብሎ በሰው ግፊት እንዲቀመጥ ይደረጋል። ጉዳዩ ጃንሆይ ዘንድ ሳይደርስ እዚያው ያለበት ቦታ ታፍኖ ይቀራል። በእውነቱ እስላሞች የተመገቡትን አልመገብም ብሎ ከማዕዱ ለመነሳት የሞከረው ሰው ለእስልምና ያሳየው ጥላቻ በቄሶቹ ስብከት በጣም የተመረዘ ከመሆኑም በላይ መሀይምነቱን ያመለክታል። እንዲሁም ይህንን የጥላቻ መንፈስ የሚያዛምቱት መንፈሳዊ መሪዎች ነን የሚሉት ለሀገራችን ሕዝብ አንድነትና ህዝቡንም ከአንድ ማዕድ ቆርሶ እንዳይመገብ ዘላለም ተራርቆ እንዲኖር የሚያደርጉትን ጠንቅ ያሳያል። በእውነቱ ግርማዊ ጃንሆይና መኳንንቶቻቸው በአንዳንድ የአረብ ሀገሮች ጉብኝት ጊዜ የሚመገቡትን ምግብ እርኩስ ነው ሲሏቸው ያለ ቅሬታ ይህንኑ ሀሳብ ተቀብለው ቤተ መንግስት ውስጥ እስላም ያረደው እርኩስ ነው አይግባ በማለት መከልከላቸውና ስራ ላይ ማዋላቸው ለቤተ ክህነቱ ያላቸውን ተገዥነት እንደሚያሳይ ሁሉ በእውነቱ የኢትዮጵያ የበላይ ገዢ ቤተ ክህነቱ መሆኑ በዚሁ ለመረዳት ይቻላል። ግርማዊነታቸው ስዩም እግዚአብሔር ነኝ በማለት መጠራታቸው ለህሊናቸው አይከብድም ወይ? በእውነቱ ተገዥነታቸው በልጅ ኢየሱስ ላይ አስልመዋል በማለት አስልመዋል በማለት ያደረጉት የአመፅ ሴራ ተካፋይ ለሆነችውና ዙፋን ላይ ላስቀመጠቻቸው ቤተ ክህነት ስዩም ነኝ ቢሉም ከእውነቱ ተራቁ ነበር።